قل إن الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا وشفيعنا نبينا محمد وعلى آله وصحبه وسلم وزن الأعمال مما يكون في هذا اليوم وزن الأعمال آه، እያየን ያለነው እንግዲህ ርዕስ በየውም አልአኽር ከሚከሰቱ ክስተቶች ውስጥ ነው። ግልጽ ነው። ሒሳብ፣ ዕጣኡ ሰሃሂፍ እና የዛሬው ደግሞ ወዝኑ ለአዕማል ስራዎች ምን ይላሉ? ይመዘናሉ ነው። ሚማ የኩኑ ፊ ሀዘ ልየውም ወዝኑ ለአዕማል ሚማ የኩኑ ፊ ሀዘ ልየውም በዚህ ቀን ውስጥ ከሚሆኑ ከሚከሰቱ ክስተቶች ውስጥ ወዝኑ ለአዕማል ስራዎች ምን ማለታቸው ነው? የሚመዘኑ መሆናቸው ሌላኛው ክስተት ነው ይላል ቃል አላሁ ተዓላ ወልወዝኑ የውመኢዝን ልሐቅ فمن ثقلت موازينه فأولئك هم المفلحون ومن خفت موازينه فأولئك الذين خسروا أنفسهم بما كانوا بآياتنا يظلمون إلى الله والوزن يومئذ الحق يزالت ميزان منور أو النويلة فمن ثقلت موازينه ስራው ያመዘነበት ሰው ፈመን ተቁለት መዋዚኑ ሚዛኑ ያመዘነበት የስራው ሚዛን ማለት ነው።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 ሐበቲን የሐባ እንኳን ያክል ቢሆን ይላል ኢምንት ያክል እንኳን ቢሆን من خردل خردل የሚለውን ሰናፍጭ ይሉታል ወይም ደግሞ የጎመን ዘር ፍሬ ይሉታል ይሉታል ብዬ የምለው ያም ላይሆን ይችላል ብዬ ስለማስብ ነው ግልጽ ነው ብቻ ከሚሉት አንጻር ነው። ፍሬ ነው። مثقال حبة የ حبة ን ያክል የፍሬ የምን ፍሬ ከተባለ ሚን ኸርጠሊን ፍጭን ማለት ነው። ፍሬ ያክልን ማለት ነው። ቢሆን እንኳን ያ ነገር አተይና ቢሃ አተይና ቢሃ ያችን ስራ ምን እንላታለን? እናመጣታል። ትንሽ ነች አይደለ? የጎመን ዘር ፍሬ ከፍሬዎቹ ላ ትንሽ ነች። በጣም ትንሽ የሚባል ነው። የዛን ያክል እንኳን ቢሆን እናመጣዋለን። ወከፋ ቢና ሐሲቢን ወከፋ ቢና በእኛም ተበቃ ይላል። ወከፋ ቢና በእኛም ተበቃ ሐሲቢን ጋድኖች ከተሳሳቢዎች ግልጽ ነው። የተብቃቃ ነው ማለት ነው። ወከፋ ቢና ሐሲቢን መተሳሰብን ወይም ደግሞ ተሳሳቢዎች በቂ ነን እኛ በማለት አላህ ስብሐነሁ ወተዓላ ያስቀምጣል። ፈል ስራዎች ቱዘኑ ቢሚዛኒን ሐቂቂ እውነታዋን ባዘለ ሚዛን ነው የሚመዘኑ ስራዎች። ለሁ ሊሳን ሁለት ሊሳን አለው። ሊሳን ሲባል ግልጽ ነው አለ ሁለት ጎን ማለት ግልጽ ነው። የመመዘኛ ሚዛን ታውቃላችሁ። በዚህም በዚህም ያለው ማለት ሊሳን አለው። ወኪፈታኒ ሁለት ኪፋ አለው። ሊሳን አለው ማመዛዘኛ ሊሳን እቺ ግልጽ ነው መሰለኝ። ሁሉም እንትኖች እንዲህ እንዲህ አይደል እንደዚህ ሆነ ምንለካበት ሊሳን ግልጽ ነው አለ ኪፈታን ሲል ደግሞ የሁለቱም የሚቀመጥበት የለም ይህንን ማስቀመጥ ይህንን የምትመዝንበት هذا كفتان قال الشيخ الإسلام ابن تيمية رحمه الله ይህንን በተመለከተ ሼኹ ልእስላም ኢብን ተይሚያ ብለው ይላሉ አላህ ይዘንላቸውና አልሚዛን ሚዛን የሚባለው ሁወ ማ ዩዘኑ ቢህ ልአዕማሉ ስራዎች ምን የሚባሉበት ነው የሚመዘኑበት ነው ይላል። ወገይሩ ልዓድሊ እሱ ምንድን ነው አለ? ገይሩ ልዓድሊ ከፍትህ ውጪ ነው። ከፍትህ ውጪ ማለት ማለት ነው ከአድሎ ውጪ ነው። አድሎነት የሚባል ነገር የለውም ማለት ነው። ከማ ደለ አላ ዛሊከ አልኪታብ ወሱና ቁርአንና ሐዲስ በዚህ ላይ እንዳመላከቱት ሚስለ ቀውሊሂ ተዓላ ፈመን ተቁለት መዋዚኑሁ ወቀውሉሁ ፈመን ተቁለት መዋዚኑሁ ተብሏል። تبلل سلزي ميزان الله وقوله وندع الموازين القسطة ليوم القيامة يميل مسلال مالتنا طيب ثم ساق بعض الأحاديث التي فيها وزن الأعمال ከዛ በኋላ ሼኹል እስላም በንግግራቸው ላይ ሳቀ ንግግራቸውን ወደፊት አስኬዱት ባዕድ ለአሐዲስ ከፊል ሐዲሶችን በመጥቀስ አለቲ ፊሃ ወዝኑ ለአዕማል ስራዎች የሚመዘኑበትን የሆነውን በመጥቀስ ሐዲሶችን ንግግራቸውን በፊት ገፋ አድርገውታል እማ ቃለ ከዚያም ብሏል ወሃዛ ይህ ሚዛን መኖሩን የሚያመላክቱ ሐዲሶችና ወአምሳሉሁ መሰል ሐዲሶች መሰል ሐዲሶች ምን ማለት ስራ እንደሚመዘን የሚያመላክቱ ሐዲሶች ሚማ ዩበይኑ የሚያብራራልን የሚገልጽልን ነው أن الأعمال سرا توزن بموازن በምን በሚዛን ምን ይላል ይመዘናል ተበየነ ቢሃ በሷ በነዛ ሚዛኖች ደግሞ ተበየነ ቢሃ በሷ ግልጽ ይሆናል ውጅሃን ልሐሰናት የስራዎች ምን ማለት ማመዘን ሩጅሃን ማለት ማመዘን አለ ሰይአቲ በምን ላይ በሰይአት በመጥፎ ተግባራቶች ላይ ወብልዓክሲ በተቃራኒውም እንደዚሁ ምን እንደሚበልጥ ጠይብ ምን አሁን እዚህ ጋር ሐሰና በምን ላይ እንደሚያመዝን በመጥፎ ተግባር ላይ መጥፎ ተግባር ደግሞ በምን ላይ እንደሚደፋ በጥሩ ተግባር ላይ ማለት ነው ሚዛን እንደሚደፋበትና ደፊና ተደፊ ማለት ነው ግልጽ ነው አለ የሚያመዝንበትና የሚመዘኑ የሚሰቀለው ማለት ነው ወማ ቢሂ ተበየነ ልዓድሉ ፈሁወ እሱ ቢሂ ተበየነ ልዓድሉ ፍትህ በሱ ምን የሚልበት ግልጽ የሚሆንበት ፍንትው የሚልበት ነው ወልመቅሱዱ ቢልወዝኒ ወዝን በሚለው የታለመው ዋናው ዓላማ ቢልወዝኒ አልዓድል ፍትህ ነው ከመዋዚነ ዱንያ ግልጽ ልክ እንደምን እንደ ዱንያ ሚዛኖች ዋማ ከይፍየቱ ትልከል መዋዚን የዚህ ሚዛን ግን ከይፍያው እንዴት እንደሆነ ብዙ ጊዜ ዕልመል ገይብ የሆኑ ነገሮች በአጠቃላይ ከይፍያቸውን የምናስጠጋው ወደ ማን ነው? ኢለላህ ጀለ ወዓላ መፍሁም። ስለዚህ ዋማ ከይፍየቱ ትልከል መዋዚን ኢላ ከይፍያ የተነገረን ቦታ ላይ ሲቀር ብቻ የተጠቀሰልን ቦታ ላይ እኛም እንቀበላለን። ወይላ ኬፊ ያልተቀመጠ ቦታ ላይ ማንኛውንም ነገር በራሳችን መላምት አድርገን መዘባረቅ አይቻልም። ግልጽ ነው። ኬፊ የተጠቀሰ ላይ ብቻ ነው ምን ልንጠቅስ የምንችለው ማለት እኛ በዱንያ ላይ ተንተርሰን እንደዚህ ሚዛን ማለት ነው ብለን አሁን ለምሳሌ የስኳር የሚመዘንበት ጨው የሚመዘንበትን ምናምን ወይም እህል የሚመዘንበት አይነት ነው ብለን ኬፍያ ማስቀመጥ እንችላለን አንችልም ግልጽ ነው ገይብ ነገሮችን በተነገረ ነቢዩ ይሄንን ይመስላል ብለው ኬፍያ ባስቀመጡት መሰረት ካልሆነ በስተቀር ገይብያ ነገሮችን ማስቀመጥ አንችልም። ይህ ቃዒዳ አማ ትጽዋል ጥቅል የሆነ ቃዒዳ ነው። አስማው ሲፋት ላይ ብገር ሀከዛ አላህ ስብሐነ ወተዓላ ከአንተ የራቀ ነው ትጽዋለ። ስለዚህ ገይብ ነው አይደል? ስለዛ ስለዛ ነገር ምንም ኬፍያውን ማስቀመጥ አችልም። وما ኬፍየቱ تلك መዋሲል ወቢመንዚለቲ ኬፍየቲ ፈወሱ ቢመንዚለቲ ከይፍየቲ ሳኢር ፈወሱ ቢመንዚለቲ በመንዚላ በቦታ ላይ ነው የሚገኘው ከይፍየቲ ሳኢሪ ማአ ኡኽቢርና ቢሂ ምን አልገይብ ከሩቅ ነገር ሚስጥር ከተነገረን እንደዛው ነው ኬፍያን የምንወስደው ምን ማለቱ ነው ኬፍያው የምናስጠጋው ወዴት ነው ወደ አላህ ስብሓንሁ ወተዓላ ነው ነው ግልጽ ነው እንደ ሌሎቹ እንደተቀሩት የሩቅ ነገር ሚስጥሮች ይላል ኢንተሃ ኢንተሃ ከላሙ ኢንተሃ ከላሙ ሼክ ልእስላም ተሚያ አሲራቱ ወልምሩሩ አለይህ ሌላኛው በቅያማ ጊዜ ከሚከሰቱ ክስተቶች ውስጥ የቅያማ ጊዜ ከሚከሰቱ ክስተቶች ውስጥ አሲራቱ ወልሙሩሩ አለይህ ሲራጥ ነው ሲራጥ ነው ወልሙሩር አለይህ በሱ ላይ ደግሞ ምን ማለት ነው ማለፍ ነው ወሚማ የኩኑ የውም አልቅያማ የቅያማ ቀን ከሚከሰቱ ክስተቶች ውስጥ ይላል የቅያማ ቀን ከሚከሰቱ ክስተቶች ውስጥ ወሚማ የኩኑ ፊ የውም አልቅያማ አልሙሩር አለ ሲራጢ በሲራጥ ላይ ማለፍ ነው ወጅስሩን እሱ ምንድነው ጅስር ድልድይ ማለት መምዱዱን ምን ያለ የተዘረጋ አላ መትኒ ጀሀነም በጀሀነም መትን ላይ በጀሀነም መትን ማለት ማለት ጫፍ ላይ የተዘረጋ ነው ይላል የሪዱሁ ልአወሉነ ወልአኺሩን የመጀመሪያዎቹም የመጨረሻዎቹም የሚያልፉበት ነው ማለት ነው ቀደምት ፍጥሮችም ኋላ ላይ የመጡትም ሁሉ የሚያልፍበት ነው ላ የቃ አሐድ የሙሩ الناس عليه የሰው ልጆች ያልፋሉ አለይ በሱ ላይ በምን ላይ በሲራጥ ላይ አላ ቀድሪ አዕማልህም በስራቸው ልክ ወአደቅ ሚነ ሻዕሪ ከጸጉር የቀጠነ ምሳሌ አደቅ በጣም የደቀቀ ወአሐዱ ሚነ ሰይፊ ከሰይፍ ደግሞ የተሳለ ነው ወአሸዱ ሐራረተን ሚነል ጀምሪ ከፍም የበለጠ ደግሞ ምንም የሚያቃጥል ነው አለይህ ከላሊቡን አለይህ በሱ ላይ በዛ በሲራጥ ላይ ምን አለ ከላሊብ ሜንጦዎች አሉ ሜንጦዎች በጎንና በጎን ሜንጦ እንደዚህ ያለ ስጋ ቤት አላያችሁ ስጋ ቤት እንደዛ ማለት ተክጠፉ ምን ትላለች እንዲህ ትቦጭቃለች ወይም ምንድን የሚባለው መውሰድ እንደዚህ ይዛ ማለት ነው ትስባለች መን ኡሚረት ቢኸጥፊህ የታዘዘችውን ያዢ ተብላ የተባለችውን ይህን ፈልጋ ትይዛለች። አንተ ባጠገቧ ብታል ስላለፍ የምትይዛ አይደለችም። ምንም ባጠገቧ ብታልፍ ግልጽ ነው። የታዘዘችውን ብቻ ነው። ልክ የተለያዩ ጥብቅ ቦታዎች ላይ የተባሉ ቦታዎች ላይ ይዘህ መግባት የማይፈቀድልህ ነገርን ይዘህ ስገባ ይጮሃል አይደል? አሁን ቴክኖሎጂ ያፈራው ነገር ብረት ነክ ነገር የመሳሰሉ መሳሪያ ከያዝ ይጮሃል ይህ ሰው ሰራሽ ነው ያ ደግሞ አላህ ስብሓን ወተዓላ ያዘጋጀውን ማዓሲያ የተለያየ መጥፎ ነገርን ምን ያሉ የተሸከሙ ሰዎች ማለት ነው ሲያልፉ ያቺ ነገር ልክ እንደሚጮህ ነገር ማለት ነው አሁንም እሷ ያዝ ትወስዳለች ማለት ነው ነስአሉ ላህ ልዓፊያ ወሰላም ምን ዛሊክ መን ኡሚረት ቢኸጥፊ የሙሩ ናስ አለይህ የሰው ልጆች ያልፋሉ አላከድሪ አማሊህም እንደ ስራቸው ምን ልክ ያልፋሉ ሚንሁም መን የሙሩ ከልበርቂ እንደምን እንደ ብልጭታ የሚያልፋለ እንግዲህ በጣም ይደንቅ ነው በዚህ ከጸጉር የቀጠነ ከሰይፍ የሳለ በጣም ፍም በሆነ ነገር ላይ እንደ ብልጭታ ማለፍ ማለት በጣም ከባድ ነው ወሚንሁም መን የሙሩ ከሪህ እንደ ንፋስ ደግሞ የሚያልፋለ ንፋስ ልፍ ነው የሚለው እንደ ንፋስ እልፍ ብሎ የሚያልፋታል ወሚንሁም መየመሩ ከልፈረሲ እንደ ፈረስ የሚያልፋለ አልጀዋድ በጣም እንደሆነ ፈረስ ማለት ነው ወሚንሁም መየመሩ ከሐርወለቲ ራጅሊ ወሚንም ከነሱ መካከል መየመሩ የሚያልፋለ ከሐርወለቲ እንደ ሩጫ አራጅል ማለት ምንድነው ፈጣን ምን ተጓዥ የሚሄድ ሰው ማለት ነው እንደሱ ወይም ሯጭ እንደሚሮጠው ማለት ነው። ወሚንሁም መን መሽያ አንዳንዱ ደግሞ መሄድን የሚሄድ አለ እንደሚራመድ ሰው። ወሚንሁም መን የዝሐፉ አንዳንዱ ደግሞ መንፋቀቅን የሚንፋቀቅ አለ እየተንፋቀቀ የሚሄድ አለ። የዛኑ ያክል እየተጎዳ ነው። በምኑ ፍም ነክ ነው አይደለ እንዴ? ፍም ነክ ነው። ቅድም እንደጠቀሰልን ተግባባን። እዛ ላይ አስጊ ነው። ወሚንሁም መን ዩኽጠፉ አንዳንዱ ደግሞ ምን አለ የሚኸጠፍ አለ ግልጽ አለ በሜንጦ ተጨልፎ የሚወሰድ አለ ፈዩልቃ ፊ ጀሀነም በጀሀነም ውስጥ ይጣላል ትወስደውና ጀሀነም ውስጥ ተወረውራለች ማለት ነው ይዛው نسأل الله السلامة والعافية الله سبحانه وتعالى كذي سلام يدرقان يتبكان يلالو اللهم آمين قال السفاريني رحمه الله تعالى اتفقت الكلمة على إثبات الصراط في الجملة اتفقت الكلمة ቃላቸው አንድ ሆኗል ይላል አላ ኢትባት ሲራጥ ሲራጥ ጽኑ መሆኑን የተረጋገጠ መሆኑን ፊል ጁምላ ጥቅል በሆነ መልኩ ላኪነ ነገር ግን አህለል ሐቂ ዩትቢቱነሁ አላ ዛሂሪ የሐቅ ባለቤቶች አህሉ ሱና ወልጀማዓ ዛሂሩን ያሰብታሉ ጠይብ ሚን ከውኒህ ጅስረን ምን መሆኑን ጅስር መሆኑን መምዱዱን አላ መትኒ ጀሀነም በጀሃነም ጫፍና ጫፍ ላይ የተዘረጋ አሐዱ ሚን ሰይፊ ወአደቁ ሚን ሸዕሪ ግልጽ ነው ቅድም እንዳሉ وأنكر هذا القاضي عبد الجبار المعتزلي ይህንን ካስተባበሉ ሰዎች ውስጥ አብዱል ጀባር አልሙዕተዚሊ ይገኝበታል የሙዕተዚላ አቂዳ ተከታይ ነው ወከቲሩ ሚን አትባዒሂ ብዙዎቹ የሚባሉት የእሱ ተከታዮችም እንደዚያው ዛዕመ ሚንሁ ለምንድን ያስተባበሉት ካልክ ዛዕመ ሚንሁም ከነሱ ያው ሙግት ነው ሌላ ነገር አለ ግልጽ ነው እነሱ ዛዕም የጥርጣሪያቸው ሙግታቸው ነው ሚንሁም አነው ላ ዩምኪኑ ዑቡሪሂ እሱም ማለፍ የሚያመች አይደለም አሉ በእሱ ላይ ማለፍ የሚያመች አይደለም አሉ ወኢን አምከነ ፈፊህ ተዕዚቡን ወኢን አምከነ ቢያስመችም ደግሞ አሉ ይሄ ነገር እንደው ይከሰታል ተብሎ ቢባል እንኳን ፈፊህ ተዕዚቡን በዛ ውስጥ ምንድን ነው አለ ቅጣት ነው ይሄ ቅጣት ነው እኮ ማለት ማለት እኮ ተቀጡ ማለት ሙእሚኖችም ያልፋሉ ካልን አልገባችሁ ሙእሚኖችም ያልፋሉ ሁሉም አልተባለ ሙእሚኖች እየተቀጡ ነው በዚህ ላይ አለፉ ወይም ያልፋሉ የምንል ከሆነ አሉ ተግባባን ወይን አምከነ በፊህ ተዕዚብ ወላ አዛብ አለ ልሙእሚኒን አየህ በሙእሚኖች ላይ ደግሞ ምንም ቅጣት የለባቸውም ወሱለሓ ሱለሓ ማል ማለት ነው እነዛ በጎ ሰሪዎች መልካም ሰሪዎች ላይ የውመል ቅያማ የለባቸውም ለምንድን ነው ታዲያ የሚያልፉት አለፉ ማለት ተሳቀቁ ነው ተቀጡ ማለት ነው ይላል እዩ ወላሂ ሹብሃታቸውን የሚያመጡትን ተመልከት ግልጽ ነው አንተ ዒልም ከሌለ እንዲህ አይነት ሹብሃት ደና አድርጎ ነው በጠረባ የሚለው ግልጽ ነው ዒልም ስላህ ነው በአሁን ሰዓት በተለይ የተለያየ ፍረቅ አመለካከቶች የበዙበት ወቅት ነው ግልጸዋለን ይህንን እንግዲህ የዕልም ትጥቅ ካለ እስክ እንዴት እንደምትመልስ እንግዲህ ወላሁ አዕለም ወኢነመ ልሙራዱ አሉ እነሆ የተፈለገው አሉ እነመ ልሙራዱ ጠሪቁል ጀነቲ አሉ ሲራ አካዲያ ማለት ነው ሲባሉ ተመልከት ሹብሃት ወኢነመ ልሙራዱ እነሆ የተፈለገው ጠሪቁል ጀነቲ ወደ ጀነት የሚያስኬድ መንገድ ማለት ነው በቃ ይሄ ከሴፍ የሳለ ከምን ከጸጉር የቀጠነ ምናምን የሚባል እንዲህ አይነት ነገር አይደለም አሉ አልሙሻር ኢለይህ ቢቀውሊህ ተዓላ ምን መረጃ አላችሁ ሲባሉ ያመጡትን ተመልከት ቢቀውሊህ ተዓላ ሰየህዲህም ወዩስሊሑ ባለሁም የሚለውን ደሊል አመጡ ሰየህዲህም አምላካቸው ይመራቸዋል ወዩስሊሑ ባለሁም ሀል ማለት ነው ባል ሁኔታቸውንም ያስተካክልላቸዋል አለ ስለዚህ ይመራቸዋል ያለ ያንን መንገድ ነው ሲራጥን ነው ይመራቸዋል ያለው ያንን ወደ ጀነት የሚያስኬደው ምን መንገድ አሉ ወጠሪቁ ናር አሉ ደግሞ የእሳት ደግሞ ምንድነው አሉ መንገድ ነው አልሙሻር ኢለይህ ቢቀውሊህ ተዓላ እንዲህ በሚለው የአላህ ስብሓን ወተዓላ ንግግር የተመላከተበት ነው ምን የሚል ፋህዱሁም ኢላ ሲራጥ ልጀሂም እነዛ አመፀኞችን ጸያፍ የሆነ ተግባራትን የሚሰሩትን ምን በሏቸው ምሯቸው ኢላ ሲራትል ጀሂም ወደ ጀሂም ወደ ጀሃነም መንገድ ስለዚህ የነሱ መንገድ ነው የነዚህ መንገድ ነው እንጂ ሌላ እንደዚህ ፈተና ተወርቆ ከዛ ተይዞ ጃሃንም ውስጥ ምናምን የሚባል በጣም ኤ አሁን እስቲ ደሊል መጥቶበት አልመጣም መጥቷል ግን አቅላቸው ስላልተቀበለ ይሄ ማለት እንዲህ ነው ብለው ሌላውን ውሹስ እንዳለው ላቃሉት ተመልከት አህሉ ሱናና ሌላ ፊረቆች ልዩነታቸው ምንድነው እነሱ መጀመሪያ አቅላቸውን ያስቀድማሉ። ከዛ በኋላ ነው ደሊልን የሚመዝኑት። ደሊሉን በአቅላቸው ነው የሚመዝኑ። አህሉ ሱና ወልጀማዓ ግን የሚያስቀድሙት ምንድን ነቅልን ግልጽ ነቅልን አልኪታብ ወሱና ያመጣሉ። ከዛ በኋላ ያንተ አቅል ራሱ በሱ ሊመዘን ነው የሚችለው እንጂ አንተ አትመዝነውም طيب ومنهم من حمله على الأدلة الواضحة ሌሎቹ ደግሞ እንዴት አደረጉት ومنهم من حمله على الأدلة الواضحة واضح በሆነው መረጃ ላይ ጫኑት ወልሙባሐቲ ሙባሐ ማለት ሙንከሽፋ ማለት ነው ይሄ ሙባሐ ማለት የተፈቀደ ማለት ነው ይሄ ግልጽ የሆነ ፍንጥው ያሉት ማለት ነው ሙባሐት ማለት ወልአማም ወልአማሉ ረዲአ ስለዚህ ምን አል ማለት ነው አለ الادله الواضحه المباحه አመጡ ወልአማሉ ረዲአ ወልአዕማሊ ስራዎች አረዲአ ረዲአ ማለት ነው ውዳቅ የሆኑ መጥፎ የሆኑ ተግባራቶች ማለት ነው አሉ والأعمال الرديئة ليسأل عنها لسوا للتيقنوا عنها ويؤاخذ بها بسوا من لبال لياز مالتهم والأعمال الرديئة ليسأل عنها ويؤاخذ بها نوال ومنهم من عملوا على الأدلة الواضحة المباحة والأعمال الرديئة ሊየስአለ አንሃ ወዩአኸዙ ቢሃ ስራው ነው የሚያልፈው እንደ ማለት ነው ግልጽ ነው አለ የተፈለገው ማለት ነው በእነሱ አካሄድ ወኩሉ ሀዛ ባጢሉን ይሄ ምንድን ነው አለ ባጢል ነው ወኩሉ ሀዛ ባጢሉን ወኩራፋቱን ኩራፋት ነው አለ ግልጽ ነው ኩራፋት ነው ሊውጁቢ ረድ ኑሱሲ ኢላ ሐቃኢቂሃ ለምን ሊውጁብ ግድ ስለማለቱ ረድ ኑሱስ ቁርአናዊና ሀዲታዊ መረጃዎችን በመመለስ ዙሪያ ላይ ኢላ ሐቃኢቲሃ ወደ ምኗ ወደ እውነታው ትክክለኛ ትክክለኛው ማለት ነው። ወለይሰ ልዑቡሩ አሁን እዚህ ጋር የሚያመጡትን ነገር በደንብ ልብ በል። እዚህ ጋር በጣም ደስ የሚል ንግግር ተናገሩ። ወለይሰ ልዑቡሩ አሉ ማለፍ ማለት አይደለም አለ ሲራጥ በሲራጥ ላይ ቢያችል የሚገርም አይደለም ማለት ሰው ልጅ በሲራት ላይ ያልፋል ከጸጉር የቀጠነ ከሰይፍ የተሳለ ይሄ ማለት ብትም ምንም እንዲሁ የሚገርም ነገር አይደለም ማለት ሚነል መሺ አለልማ በውሃ ላይ ከመሄድ የበለጠ የሚገርም አይደለም ውሃ ከገባ ትሰምጣለህ አይደል እ በውሃ ላይ መሄድ ትችላለህ ዋለ ኢሜጅ አለ የለም በዚህ በዱንያ ላይ ሰሃቦች አልፈዋል አላለፉም በውሃ ላይ ሌላ አይደለም ሰሃቦች ከሰሃቦች ያለፈዋሉ በቃ አላህ ይሄን ከራማ ሰጥቷቸው ሰው እያያቸው በውሃ ላይ ሄዷል ባታ ታዲያ ምን ሲራጥ ምናምን ይከብዳል ለምን እነዚህ አላሰረጎዳቸውም ይህም በዱንያ ላይ የታየ ነገር ነው አለ አዊ ጥይራን ወይም መብረር አለ ፊል ሀዋ በምን ላይ በአየር ላይ መብረር ይጽዋለ በአየር ላይ መብረር የሚባለውን ነገር ተመልከተ አውል ውቁፊ ፊ ወይም በአየር ላይ ምን ማለት መቆም ግልጽ ነው ከፍጡራን እንዲህ አይነት ነገርን እንግዲህ እንዲያደርጉ ማን አለ ማን ወስኗል አላህ መሰለን ከአንቢያዎች ሲበር ሲሄድ የሚበር ማን ነው? በምንጣፍ አይነት ላይ ነው የሚሄደው መብረር ነቢዩላህ ሱለይማን አረን በቃ ይሄዳል። ጂኒዎችም የሚሄዱበት አጋጣሚ ስንት አለ? ግልጽ ነው። እንደ መብረር ማለት ነው። መብረር ሌሎችንም ፍጡራኖች እንዲበሩ ያደረጋቸውንም ማየት ይችላል። ግልጽ ያ አላህ ቁድራውን ስለሰጣቸው አውል ወቆፊ ፊ ወይም በአየር ላይ ምን ማለት መቆም በአየር ላይ መቆም ስለዚህ ይህን ሁላ አድርጓል ለሙእሚኖች በስራቸው አማካይነት ከጸጉር የቆነጠነችው አለኝ ከሰይፍ የተሳለችው አለኝ ይሄ ለአላህ ምንድን ነው ቀላል ነው እነሱ በስራቸው አማካይነት ነው በዛ ላይ እንዲሄዱ ያደረገው ማለት ነው ይሄ የሚገርም ነገር አይደለም ነው وقد أجاب صلى الله عليه وسلم عن سؤال حشر الكافر على وجهه وقد أجاب قد سمعته للنظر سمعته وقد أجاب برقة ملس ستوال إلى አንሱዋሌ ሐሽሪል ካፊር ካፊር እንደሚቀሰቀስ አላ ወጂሂ የሚቀሰቀሰው በምኑ በፊቱ ነው የሚቀሰቀስ በፊቱ ይቀሰቀሳል አላ ወጂሂ በፊቱ ይቀሰቀሳል ማለት ነው ሐሽር ላይ አንተ የምትቆመው በምንን እ በእግር ሊሆን ይችላል سدن بفيتون من كسل كس يجر كعن وجهه كالقدم عند أجروا رمل بأن القدرة قدرة في الله سبحانه وتعالى قدرة سارعة لذلك لذي مجبان قلتنا سوي يوم بدي لا أفت نقر محمر وجهه وعرض بوجهه ግልጽ ነው አለ። ጀዛው እንግዲህ እንዲሆንለት ማለት ነው። በእግሩ ሄዶ መሳተፍ ያለበትን ሀቅ ስላልተገበረው አላህ ስብሓነሁ ወተዓላ የእሱ ወጅህ ጀዛው የሚሆነ ማለት ነው። ኢንታ ኢንታ ከላሙ ስለዚህ አላህ ስብሓነሁ ወተዓላ ቃዲሩን አላ ዛሊክ قادر على الصراط والمرور عليه ግልጽ ቃድር ይህንን በማድረግ ላይ ማለት ነው ሌላኛው በቂያማ ቀን ከሚከሰቱ ክስተቶች ውስጥ ይላል አልሐውድ ሐውድ ይከሰታል ሐውድ ማለት ምን ማለት ነው እንመጣበታለን قال الحافظ السيوطي رحمه الله تعالى حافظ السيوطي إمام السيوطي بلو ይላሉ إمام السيوطي رحمه الله تعالى بلو ይላሉ ورد ذكر الحوض የአውድ ሁኔታ ተጠቅሷል ይላል طيب الحوض حوض مالت قال الحافظ السيوطي رحمه الله تعالى ورد ذكر الحوض من رواية بضعة وخمسين صحابيا በሐውድ መወሳት ዙሪያ ላይ የጠቀሱት ነገር አለ ወረደ አሉ መጥቷል የሐውድ መወሳት ሐውድን በተመለከተ من رواية بضعة وخمسين صحابيا እስከ 50 የሚደርሱ ሰሃቦች ይህንን በተመለከተ አውድን በተመለከተ ዘገባ መጥቷል منهم الخلفاء الراشدون خلفاء الأربعة الراشدون نزا خلفاء الأربعة الراشدون أبو بكر ዑትማን አልይ የመጣ ከነሱ የመጣ ዘገባ አለ ወሑፋዙ ሰሓበቲ አልሙክቲሩን ብዙ ሀዲሶችን በመዘገብ የሚታወቁት የሆኑት ግልጽ ነው ሰሃቦች ከእነሱም ዘገባ መጥቷል ሚስለ አቡ ሁረይራ ወአይሻ ወአብደላህ ብኑ አባስ ወብኑ መስዑድ ግልጽ ነው እኚህ በጣም ብዙ ሀዲሶችን በመዘገብ የሚታወቁ ናቸው ወገይሩሁም ከሌሎችም ሪድዋኑላህ አለይህም አጅመዒን የአላህ ስብሓን ወተዓላ ውዴታ ለእነሱ ላይና ከእነሱ ተገኝቷል በቃ ሐውድን በተመለከተ እንዳለ እንታ وأخرج الشيخان وغيرهما بخارينا مسلم يزجبوا الزجبام دقموا وغيرهما ليلوچ من حديث عبد الله بن عمرو بن العاص رضي الله عنه قال قال رسول الله صلى الله عليه وسلم حوضي مسيرة شهرنا يعني حوض እኮ አንድ ወር ያስኬዳል አሉ ማውሁ አብየድ ምን ለበን የውሃው ንጣት ከወተት የነጻ ወሪሁ አጥየብ ምን ልምስኪን ሽታው ደግሞ አጥየብ መልካም የሆነ የሚያውድ ከሚስክ የበለጠ የሚያውድ ወኪዛኑሁ ኪዛን የሚለው ጀምዑ ኩዝ ነው እቃ ነው እሺ ኢናሁን አስፈር ሚነል ልክ እንደ ማንቆርቆሪያ ያለ ዘለበት ያለው ነገር የለም መጭለፊያ ነው ግልጽ ነው እንደማንቆርቆሪያ ያለ ማለት ነው ኪዛኑ ከኑጁም ሰማ ልክ እንደ ኑጁም ሰማ ነው ኑጁም ሰማ ማለት ነው እንደ ከዋክብት እንደ ሰማይ ከዋክብት ነው ብዛታቸው በጣም ብዙ መሆናቸው ነው ግልጽ ነው ብዙ መሆናቸው ነው መን ሸሪበ ሚንሁ ላ የظመኡ አበዳ በሱ የጠጣ መቼ ምን አይልም አይጠማም وروى مسلم بصحيح عن أنس بن مالك قال أغفى رسول الله صلى الله عليه وسلم إغفاءة نبي عليه الصلاة والسلام ራሳቸውን ሸለብ ባረጋቸው ይሰዋለ ራሳቸውን ሸለብ ባረጋቸው ኢግፋአተን ያው ማሸለብን ማለት ነው ትንሽ ሸለብ ባረጋቸውና ثم رفع رأسه ከዛ ነቢ عليه الصلاة والسلام እዛው ወዲያው ተሰጠመ ወዲያው ማለት ነው ጭንቅላታቸውን ብድግ አደርግ ሙብተሲመን ግን ከዛች ከእንቅልፍ መሰሏ ብድግ ሲሉ ፈገግ እያሉ ነበር ነቢ አለ ሰላት ሰላም ብድግ ያሉት ፈቃለ ብሎ አሉ ኢነሁ እንዝለት አለየ አኒፈን ሱራ ኢነሁ ነው እኮ አሉ ነቢዩ ኡንዝለት ወርዳለች አለየ በእኔ ላይ አኒፈን አሁን አሉ ምን ሱራ በእኔ ላይ ሱራ ወረደች አሉ فقرأ بسم الله الرحمن الرحيم إنا أعطيناك الكوثر فصل لربك وانهر إن شانئك هو الأبتر እኛ እኮ ኢና አዕጠይናከ ልከውተር ያ ሙሐመድ ለአንተ እኮ ከውተርን ሰጥተናል አንዳንዶቹ ብዙ ኸይር ነገሮችን ማለት ነው ብሎ ይፈስራሉ ግልጽ ነው ብዙ ኸይር ነገሮችን ሐታ ኸተመሃ ግን የተሻለው ተፍሲር የሚባለው بزو خير النبي وجهن سبتنا على فسر الله أعلم مدك تفسير هذا إذا قلتم لماذا هذا لغة أقام قارن جاء من مالك ما كوثر بزو خير بزو نجار مالك ما بزو خير نجار جاء قل قرآن بمن يفسره قرآن بقرآن قرآن بحريف كذا قرآن بسلفوش صحابوش أقوال كذا بلغار أنا بلغاني تفسره የምናስቀደመው ነው በሐዲት ነው አይደል እዚህ ጋር ሐዲሱ ነቢ አለይሂ ሰላቱ ሰላም ከተናገሩ በሐዲቱ ፈስር እንታላም ግልጽ እንጂ አረብኛ ስለምታቅ በአረብኛው የሚደለ ለምን እንደሆነ እዚህ ጋር አሁን በደንብ ይገባቸዋል ከዛ ሐታ ከተማ ነብዩ እስከ መጨረሻው ቀሩ እና አጠይና ከልከውተር فصلي لربك لقيتها سجدت ونهار رج إن شانئك هو الأبتر አንተን እኮ አነዋሪው ነው ያ ዘረቆራጣ የሚባለው ግልጽ ነው ማለት አላህ ተናገረ ከዛም አልቃለ ሀል ተድሩነ መልከውተር ሰሃቦች ቋንቋ ያውቃሉ አይደል ሉጋ ስለሚያውቁ ከውተርን በራሳቸው እንዳረዱ ምን አሉ ነቢዩ ከውተር ለመሆኑ ምን እንደሆነ ታውቃላችሁ አላችሁ ቃሉ አላህ ወረሱሉ አዕለም ቃል ሁወ ነህሩን አዕጣኒህ አላህ ለእኔ የሰጠኝ ምንድን ነው አሉ ነቢዩ ምንድን ነው ወንዝ በቃ የለ እንታላም ስትፈስር ወንዝ ብለህ ፈስራ ግልጽ ነው ለነቢዩ የተሰጣቸው ወንዝ ነው ብላ ትፈስርም አዕጣኒህ ረቢ ፊል ጀና በጀነት አለይህ ኸይሩን ከሲር በሱ ውስጥ ምን አለ እ የከውሰር ተፍሲር እዚህ ጋር ነው የመጣው ብዙ ኸይር ነገራቶች አሉ ተሪዱ አለይህ ኡመቲ ኡመቶቼ በዛ ላይ ይጓዛሉ ወደዛ ወደዛ ሊጠጡ ነው يوم القيامة آنية عدد الكواكب ብዛቱ አንየቱ ማለት እቃው ማለት ነው መጭለፊያው እንደ ከዋክብት ቁጥር ነው يختلج العبد منهم ከነሱ ይባረራል ሚንሁም ከነሱ ይባረራል ሊጠጡት ከሄዱት ውስጥ فأقول ብለው ያ ረቢ إنه من أمتي ከኡመቶቼ ነው ላለው ويقال إنك لا تدري ما أحدث بعدك ይህ ሰው እኮ ከአንተ በኋላ የፈጠረውን ነገር አንተ አታውቅም ይባላል ومعنى يختلج يطرد أو ورود الحوض حوض لي كمورد من يبالال ومعنى يختلج يطرد من يبالال يبررال أورود الحود ودا حود كما كواس مالتنا قال القرطبي رحمه الله قال علماؤنا قال علماؤنا علماء وشاتشن كل من ارتد عن دين الله قال تعالى دين مرتد يونا ولا لب بل ما ما نندمي كذلك أو أحدث فيه ويبدعني فتسنا ما لا يرضاه الله አላህ የማይወደው ወለም ያእዘን ብሄ በእሱም እንዲተገበር ያልፈቀደውን የሰራ ወወ ሚን አልመጥሩዲነ ሚን አልሐውድ አን ልሐውዲ ከሐውድ ከሚባረሩ ሰዎች ነው የሚሆነው ዋሸድሁም ጠርዳ በመባረር ብርቱ የሆኑት ደግሞ መን ካለፈ ጀማዓተን ጀማዓተ ልሙስሊሚን የሙስሊሞችን ጀማዓ የኻለፈ አፈንጋጭ ሆኖ የወጡት ናቸው ከልኸዋሪጅ ኸዋሪጅ በለው والروافض والمعتزلة على اختلاف فرقهم በውስጣቸው ፊረቃቸው አንጃዎቻቸው ቡድናቸው የተለያየ ቢሆን ራሳቸው ውስጥ ኸዋሪጅ ብዙ ነው ያለው ግልጽ ነው ዒባድያ የሚባለው ይሄዳል ግልጽ ነው እንደዚሁም ሙዕተዚላዎችም እንደዚሁ ራፊዳን ብዙ አይነት እኮ ነው እስና አሸሪያ የተለያየ ነው ራስ በራሳቸውም የተለያየ እንትን ነው ያላቸው እና እዚህ ውስጥ ሰግስግ ሌላ አንተ አህባሽ በል ከፈለግ ግልጽ ነው ማስገባት ትችላለህ ግልጽ ነው ታዲያ ቢዳ አይደለም ምንድን ነው የፈጸሙት ሽርክም አይደል እንደ ያስገቡት ግልጽ ነው ከዛ በዘለለ ረቂም فهؤلاء كلهم مبدلون እኚህ ሁላ ምንድን ናቸው ሙበድል ናቸው الذين بدلوا ዲን የስምንተኞች ማለት وكذا ظلم المسرفون እነዛ በዳዮችም እንደዛው አልሙስሪፉን ምን ናቸው ድንበር አላፊዎች ሙስሪፉነ ፊል በግፍ በግፍ ላይ ድንበር አላፊዎች ወዙልሚ አለ ወጠምሲል ሐቂ ሐቅን ምን በማለት በማደብዘዝ በማጥፋት ጠምስ ማለት ማደብዘዝ ማጥፋት ማለት ነው ወልኢዝላል ልአህሊሂ የሐቅ ባለቤቶችን ደግሞ ምን ማለት በማዋረድ ወልሙዕሊኑነ ደግሞ ወልሙዕሊኑነ ቢከባኢር ዙኑብ ከባኢሩ ዙኑብ ትልልቅ ወንጀሎችን በይፋ የሚሰሩ በይፋ ዝሙትን ይጽራለ ውሸትን የመሳሰል መስረቅን ከባይራ ዙኑብ ነው የመሳሰሉ በግልጽ በይፋ የሚሰሩ ምንም በቃ እንደው አንዳንዴ ሲሰርቅ እኮ ተደብቆ ይሰርቃላ ዝሙት እነዚህ ግን በቃ አይነ ደረቅ ሆኑት ማለት ነው። አልሙስተኽፉነ ቢልመዓሲ አልሙስተኺፉነ የሚያቀሉ ቢልመዓሲ እዚህ ጋር ወላሁ አለም የፈለገው የሚያቀሉ ሰዎች የሚለውን ፈልጎ ነው። ሌላ የሚያጠራጥረኝ ምንድን ነው? ተደብቀው የሚሰሩ ማዕሲያም በድብቅ ዝም ብሎ የሚሰሩ የለም። ግን ከዛኛው ጋር ሙስተኺፉ ነው ናቀሉ ነው ያለበት ከዛኛው ጋር እንትን እንዳይል ብዬ ነው አስለን በዚህኛው ራሱ የምፈስረው ከዚህ ጋር ትንሽ እንትን ይላል ወንጀልን ወንጀል እንደቀላል አዎ እንትን የሚል እኮ ወንጀልም ያቀሉ ማለት ነው እንደዛ ነው መሆን ያለበት ነው ያልኳቸው የመጀመሪያ ሌላኛው ያጠራጠረኝ ተፍሲር ምንድነው የሚደበቁ ተደብቆ የሚሰሩ የለ ነው ይሄ ግን ምንድነው ሙስተኺፉነ ካለ ቢልመዓሲ ወንጀል እንደቀላል የሚቆጥሩ ግልጽ ነው የሚለው የተሻለ ነው ወጀማዓቱ አህል ዘይቅ ብዙ ጨፍራዎች ቡድኖች እዚህ ውስጥ ይሰገሰጋሉ አህል ዘይቅ የዘይቅ ባለቤቱ ዘይቅ ማለት የጭነት ባለቤቶች ወልቢዳዒ የፈጠራ ثم الطرد ከዚያ መባረር ቀድ የኩኑ ፊ ሐሊ እንደ ሁኔታው ሊሆን ይችላል ሐሊም ተግባባን መሰለኝ ቀድ የኩኑ ፊ ሐሊም በሆነ ሁኔታ ላይ ሊሆን ይችላል ثم يقربون بعد المغفرة ተባረው ነበር አይደል ከዛ ደግሞ ይመጣሉ ثم يقربون بعد المغفرة ከአላህ ስብሓንሁ ወተዓላ ምህረት በኋላ ደግሞ ወደዛ ነገር እንዲቀረቡ ይደረጋል ከሙቀረቦች ውስጥ ይገባል ማለት ነው ኢንካነ ተብዲሉ ፊል አዕማሊ የእነሱ መለወጥና መቀየር በስራ ላይ የተንተራሰ ከሆነ አቂዳና ስራ ሊለያይ ይችላል። እዚያው ምሳሌ መስረቅም ሊሆን ይችላል መሳሰል የአላህ መግፊራ ሊያገኝ ይችላል። ግልጽ ነው። አላህ ወበይነ ልዓብድ ነው። ግልጽ ወለም የኩን ፊል ዓቃኢዲ አቂዳ ካልሆነ አለ አንተ ለአቂዳ ነገር አቂዳ የሚባለው ከባድ ከመሆኑ አንጻር ነው። ግልጽ ነው። في الدنيا والآخرة يالو ملس كبر تسرى لانت مستي ملس مت كبر تسوال كبر كزان صار ما كيدا كيدا ميبال منه ولم يكن في العقائد انت وقد خالفت المعتزلة معتزلة وشي ان نخالف والس حودا اللي يلم يوهد ولا كذي الناس فلسفنا نو اون دليل لبيدك نو ولا يونان የግሪኮች ግልጸዋለ ፍልስፍና እንዴት እንዳደረጋቸው በዚህ ነው የምታውቀው አሁን እስቲ ሀውድ እየተጠቅሶ እያየ አንተ ሀውድ የለም ብለህ ማስተባበል እንዴት ነው እብደት ካልሆነ መስጠት وقد خالفت المعتزلة فلم ተቁል ቢኢትባት ልሐውድ ሐውድ የጸና መሆኑ የተረጋገጠ መሆኑ ምንም አላለችም በሱ ላይ ማ ثبوته بالسنة الصحيحة سيبه هنا حديثه شيء درجاته كمونجا الصريحة قلت إن قلت إن سيبه هنا الرجال فكل من خالف في إثباته السو يتأنى مونون يتخلفه لا فهو مبتدع سو من دماغه مبتدين على أن يتخلف لا وأحرى أن يطرد منه حاولنا <laughs> የሚያስተባብል ደግሞ ከአሁን ለመባረር እሱ ደግሞ የተሻለ ነው የሚገባው ነው አዎ እሱ የተባረረ ነው አንተ ግን ኢንሻአላህ አላህ ያጠጣኛል ከዛ እድለኛ ይሆናለሁ ብለ ከጅል ግልጽ ነው እሱ ግን ያው በመባረር ራሱ አውላ ነው ምክንያቱም የለም ያለውን እንዴት ነው የሚጠጣው ግልጽ ነው የለም ብሎ ሲያበቃ ነገ የሚጠጣው ኪድ ነው ይላል هناك نقف هذا وصلى الله على محمد وعلى اله وصحبه وسلم